بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم وبعد البعث محاسبون ومجزيون بأعمالهم وبعد البعث كما كسكس بوهالا كو وبعد البعث كما كسكس بوهالا الله كسكساتشو بوهالا من يهونالو محاسبون حساب ይደረጋል ወመጅዝዩነ እንደዚሁም ይመነዳሉ ቢአዕማሊህም በስራቸው የሰው ልጅ ያው ሂሳብ አለበት መጀመሪያ ላይ ሂሳብ ከተደረገ በኋላ ምንዳ አለው ቀብርም እንደዚሁ መጀመሪያ ጥያቄ አለ ከቀብር በኋላ ከጥያቄው በኋላ ምን አለው ወይ ንዕም አለ ጸጋ አለ ንዕም አለ ወይ ጸጋ ካልሆነ ቅጣት ይጠብቀዋል ማለት ነው <clears throat> እና ለዚህም አላህ ስብሓን ወተዓላ ስለ ባዕስ ስለ መቀስቀሳችን ማስረጃ ያመጣው ምንድን ነው ሸኹ አላህ ምን አለ ወሊላሂ ማ ፊ ሰማዋት ወማ ፊል አርድ ወሊላሂ ለአላህ እኮ ነው ማ ፊ ሰማዋቲ በሰማይ ላይ ያለው ወማ ፊል አርድ በምድርም ቢሆን ሊየጅዚየ ለዚነ ሊመነዳ እኮ እነዚያን አሳኡ መጥፎን የሰሩ ያላሳመሩትን በስራቸው ቢማ አሚሉ በሰሩት በመጥፏቸው ሊያገኙ ወየጅዚየ ለዚነ እንደዚሁም ይመነዳል እኮ አሕሰኑ ያሳመሩትን መልካም የሰሩትን ቢልሑስና በመልካም ጀዛ ማለት እንግዲህ የሚከፈል ነው። መጥፎ ጥሩም ሊሆን ይችላል። ጥሩ የሰራ በጥሩ መጥፎ የሰራ በመጥፎ። ጀዛ ማለት ለኸይር ብቻ አይደለም። ምንዳ ነው እንደ ስራው እንደ ሰውየው ስራ። ወሊላሂ ለአላህ ነው ማፊ ሰማዋቲ በሰማይ ያለ ሁሉ ወማ ፊል አርድ በምድርም ሊየጅዝየ ለዚነ ሊመነዳ እነዚያን አሳኡ መጥፎን የሰሩትን ቢማ አሚሉ በስራቸው ወየጅዝየ ለዚነ አሕሰኑ እነዚያን መልካም የሰሩትን ደግሞ እኮ ይመነዳቸዋል ቢልሑስና በመልካም አላህ ስብሓን ወተዓላ እንዳለው አንድ መጥፎን ስራ የሰራ ሰው ፈላ ዩጅዛ ኢላ ሚስልሃ ነው አንድ መጥፎ የሰራ ሰው እሷን ቢሆን እንጂ ሌላን አይመነዳም ይላል ጥሩ የሰራ ግን አላህ ስብሓን ወተዓላ እጥፍ አድርጎ ያስብለታል አስር እጥፍ ካልሆነ ከዛ በላይ አስር እጥፍና እንደ ስራው እንደ ተቅዋው ከዛ በላይም ሰባት መቶ እጥፍም ድረስ የሚያገኙ አሉ ከአላህ ባሮች እሺ ወመን ከዘበ ቢልባዕሲ ያስተባበለ ሰው እኮ ወመን ከዘበ ቢልባዕሲ ያስተባበለ ሰው እኮ በመቀስቀስ ከፈረ ይክዳል ከፈረ ይክዳል ብዙ ሰዎች ላኢላህ ኢላላህ መን ቃለ ላኢላህ ኢላላህ ደኸለ ልጀና የሚለውን ሐዲስ በመያዝ ላኢላህ ኢላላህ ያለ ሰው እኮ ጀነት ይገባል ምንም ቢል ይመስላቸዋል ላኢላህ ኢላላህ ሸርጦች አሉት የሚጓደልበትም ነገር አለ የሚያፈርሰው አንዱ ምንድነው ማስተባበል ነው ምንን መቀስቀስን ወመን ከዘበ ቢልባዕሲ በመቀስቀስ እኮ ያስተባበለ የዋሸ ከፈረ ክዷል አንድ ሰው አልቀሰቀስም ካለ በእውነት የሚመለክ ጌታ አላህ ብቻ ነው ይበል በአፉ ይስገድም ሐጅ ያድርግም አይጠቅመውም አላህ ምን አለ ዘዐበ الذين كفروا አሉ እኮ እነዚያ የካዱ የከፈሩ ሰዎች አለዩ በዓሱ እንደማይቀሰቀሱ ቁል በላ በላቸው ያ ሙሐመድ በላ ወረቢ ትቀሰቀሳላችሁ ወረቢ በጌታ ይሁንብኝ በላቸው እሺ ለቱብዓሱነ ትቀሰቀሳላችሁ ثم ለቱነበኡነ ከዛም በኋላ ትነገራላችሁ بما عملتم በሰራችሁት وذلك على الله يسير ይህም ደግሞ በአላህ ዘንድ ቀላል ነው زعم الذين كفروا ይላል አላህ Subhanahu Wa Ta'ala አለ ያው ደካማ የሆነና የውሸት አባባልን አሉ ይላል ከፈሩ እነዚያ የካዱት ሰዎች አለ ይባሱ እንደማይቀሰቀሱ እኛ እኮ አንቀሰቀስም አሉ እንደዚሁም አያጠፋንም እኮ ወማ ዩሊኩና ኢለ ደህር አሉ። እኛ እኮ ጊዜ እንጂ ሌላ የሚያጠፋን ነገር የለም አሉ። ይህም ጊዜ መሳደብ ነው። አላህ ነበረ የእነሱን ሩህ የሚወስደው የሚያቆየው። ቁል በላ እነሱ ግን ወደ ጊዜ አስጠጉ። ቁል በላ ወረቢ በላቸው እስኪ አለ አላህ ስብሐነሁ ወተዓላ ያ ሙሐመድ ወረቢ በጌታ ይሁንብኝ ለቱባዓሱነ ትቀሰቀሳላችሁ በላቸው ثم ለቱነበኡነ ከዛም ደግሞ ትነገራላችሁ ቢማ አሚልቱም በሰራችሁት ስራ ወዛሊከ ይህ እኮ አለላህ የሲር በአላህ Subhanahu ወተዓላ ዘንድ ቀላል ነው። እናንተን ከምንም ነገር ያስገኛችሁ ከምንም ነገር ካልነበራችሁ ያስገኛችሁ ታዲያ እናንተን መመለስ እንዴት ይከብደዋል ይላል አላህ Subhanahu ወተዓላ። አላህ ምን ይላል ሲናገር የጠፋን ነገር የተበላሸን መመለስ ነው የሚከብደው ወይንስ መጀመሪያውን ማስገኘት? የሰው ልጅ ካልነበረ ማስገኘት አላህ ያልከበደው ወደ ነበረው ሁኔታ ከቀብር ማውጣቱ እንዴት ይከብደዋል? አላህ Subhanahu ወተዓላ አላ ኩሊ ሸይኢን ቀዲር አላህ በሁሉም ነገር ላይ ቻይ ነው አላህ በሁሉም ነገር ላይ ቻይ ነው ወአርሰለ አላሁ ጀሚዐ ሩሱል አላህ ስብሓን ወተዓላ እኮ ላከ ጀሚዐ ሩሱል ሁሉንም መልእክተኞች ሙበሽሪነ አበሳሪዎች ወሙንዚሪነ አስጠንቃቂዎች አላህ ስብሓን ወተዓላ መልእክተኞችን የላካቸው በሁለት ነገሮች ነው አንዱ ምንድን ነው ማበሰር ነው ሁለተኛው ማስጠንቀቅ ነው ያበስራሉ የሚያምኑትን አማኞችን ያስጠነቅቃሉ ካፊሮችን የማያምኑትን እንደዚሁም ደግሞ ያበስራሉ ኸይር የሚሰራን የሚሰግድን አላህን የሚታዘዝ ያስጠነቅቃሉ ከአላህ የሚያምፅን ሙስሊም ቢሆንም እሺ ወአርሰለ አላህ እኮ ላከ ጀሚዐ ሩሱል ሁሉንም መልእክተኞች ሙበሽሪነ የሚያበስሩ የሆኑ በኸይር አላህን የሚፈራን ሰው በጀነት የሚያበስሩ የሆኑ አላህን የታዘዘን ሰውን ወሙንዚሪነ እንደዚሁም የሚያስጠነቅቁ ናቸው ከአላህ የሚያምፅን የሚያሻርክን ሰው ሁሉ ቅጣት ይጠብቀዋል በማለት ወደሊሉ ቀውለው ተዓላ አላህ ምን አለ በቁርአን ላይ ሲናገር ሩሱለን መልእክተኞች እኮ ይላል ሙበሽሪነ አበሳሪዎች ናቸው ወሙንዚሪነ አስጠንቃቂዎችም አላህ ለምን እንደዚህ አድርጎ ላካቸው ሊአላ የኩነ ላይሆን ነው እኮ ሊናሲ ለሰዎች አላላሂ በአላህ ዘንድ ሑጀቱን ባዕድ ረሱል ማስረጃ እኮ ላይሆን ነው ሑጃ ላይሆን ነው ከመልእክተኛው በኋላ አላህ ስብሓን ወተዓላ መልእክተኞችን የላከው ዋናው ሑጃ ማስረጃ እነሱ ስለሆኑ ነው። የተውሂድ ትርጉም ደርሶታል፣ ተውሂድ ጥሪ ደርሶታል። ነዓም በማ በመልእክተኞች ከነሱ በኋላ ማን አለ? ማስረጃ ትልቅ እነሱ ናቸው ዋናዎቹ። ከዛ በኋላ ደግሞ የተከተላቸው ሩሱለን ይላል መልእክተኞች እኮ ናቸው ሙበሽሪን አበሳሪዎች፣ እንደዚሁም ወሙንዚሪን አስጠንቃቂዎች። የሚያበስሩት አላህን የሚፈሩትን ነው ብለናል። የሚያስጠነቅቁት ደግሞ ከአላህ የሚያምጹትን ነው። እንደዚሁም ሽርክን ያስጠነቅቃሉ ሊአላ የኩነ ላይሆን ነው እኮ ሊናሲ ለሰዎች ላይሆንላቸው ነው አላላህ በአላህ ዘንዳ ሑጀትን ሑጀቱን ማስረጃ ላይሆን ነው እኮ ባዕደ ሩሱል ከመልእክተኛው በኋላ ለሰዎች ማስረጃ ላይኖራቸው ዘንድ አላህ ላከ ይላል ለሰዎች ማስረጃ ዋናው ምንድን ሩሱል መልእክተኞች ናቸው ይመሰክሩባቸዋል ይመሰክሩባቸዋል ይኸው እገሌ እኮ እንደዚህ አረገ ይባላል ይገሪ እንደዚህ አድርጓል፣ ታዞኛል፣ አምጾኛል፣ እኔን ኸይር ሰርቷል፣ ኸድሞኛል ይላሉ ነብዩ አለይሂ ሰላቱ ሰላም የነበሩትን ኡማዎች። ወአወሉሁም የመጀመሪያቸው ከሩሱሎች ማን ነው? ኑህ አለይሂ ሰላም ኑህ ነው። ወአኺሩሁም የመጨረሻው ማን ነው? ሙሐመድ ሰለላሁ ዐለይሂ ወሰለም። ለምን ኑህ ብሎ ጀመረ? አደምና ከሱ በኋላ ያሉት እስከ ያሉት ነቢያቶች ናቸው፣ ሽርክ ስላልተጀመረ። ሽርክ የተጀመረው በኑህ ህዝቦች ነበር። ሽርክ በተጀመረ ጊዜ አላህ ምላክላቸው ሩሱል መልእክት ይዘው የመጡ ናቸው። አደም አለይሂ ሰላም ሽርክ አልነበረም በሱ ጊዜ። ከሽርክም ማስተማር ማስጠንቀቅ ህዝቡን አልነበረም። ልጆቹ ናቸው። ያው ሽርክም አልነበረም በሱ ጊዜ። እንደሱም እንደዚሁም ከሱ በኋላ የነበሩት የተጀመረው ከኑህ ጊዜ ስለሆነ አላህ ምን አለ እንግዲህ እና አውሐይና እኛ እኮ አወረድን ኢለይከ ወዳንተ ከማ አውሐይና ኢላ ኑሕን እንዳወረድነው ወደ ኑሕ ወነቢይን ሚን ባዕድህ እንደዚሁም ከነቢያቶች ከሱ በኋላ የመጡት አወሉሁም ኑሕ ብለናል ኪታቡ ላይ ወአወሉሁም የመጀመሪያቸው ማን ነው ኑሕ አለይሂ ሰላም ነው ሩሱል ሌሎቹ ነቢያቶች ናቸው ወአኺሩሁም እንደዚሁም የመጨረሻቸው ማን ነው ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው ወሁወ ኻተሙ ነቢይ እሱ እኮ ደግሞ ሙሐመድ ዐለይሂ የመጨረሻ ነብይ ነው ከነብዩ አለይሂ ሰላቱ ወሰላም በኋላ ሌላ ነብይ ይመጣል የሚል ሰው ወይ አለ የሚል ሰው ካፊር ነው፣ ክዷል በአላህ መልእክት። ወሁወ እሱ እኮ ኻተሙ ነቢይን የመጨረሻ ነብይ ነው አሉ። አንዳንድ ሙስሊምን የሚሉ ሁለት ፍርቃዎች የሰማሁት ነብይ አለን የሚሉ የራሳቸው አሉ። በኢስላም እናምናለን፣ በቁርአን እናምናለን ይላሉ። ግን አላቸው ነብይ የራሳቸው ሙስሊም አይደሉም። እነዚህ ለምን የራሳቸው ነብይ ስላመጡ إيش وهو السكو خاتم النبيين يمجرشوا نبينا والدليل على ما سرجاتنكو على أولهم نوح يمجمراتشو رسل نوح لمهون ما سرجاتشن رسول من ألن قوله تعالى يا الله سبحانه وتعالى نذكر إنا أوحينا إنا كو أوردنا إليك وحي ودانت كما أوحينا أن أوردنا إلى نوح ودنوح على والنبيين اندجهم كنبياتوش ሚን ባዕድህ ከእርሱ በኋላ አለ ከማ ከኑሕ በኋላ ለምን ከኑሕ በፊት አላለም ለምን ከኑሕ በኋላ ነው ሽርክ ያለው ኑሕና እስከ ነቢዩ ስለ ላ ሰለም ባለው ጊዜ ያሉት ግን ሩሱሎች ናቸው ማለት ነው ልዩነታቸው ይሄ ነው ሁሉም ወሒ ይወርድላቸዋል ሩሱሎች የሚያስለያቸው ለየት የሚያደርጋቸው ህዝቦችን ከሽርክ በማስጠንቀቅ የተላኩ ስለሆኑ ነው ከዛ በፊት ግን ሽርክ የለም ነብይ ሆኖ ሰውን ሳያስተምር የሞተም አለ ነብይ ሆኖ ከዚህ በፊት ካሉት ሽርክ ስለሌለሽ ወኩሉ እመቲን ሁሉም ህዝቦች እኮ በዓሰ አላህ ልኳል ወደ እነርሱ ኢለይሃ ወደ እርሷ ሩሱለን መልእክተኞችን ልኮላቸዋል ሚን ኑሕን ከኑሕ ጀምሮ ኢላ ሙሐመድን እስከ ሙሐመድ ስለ ላሁ ሰለም ድረስ ኢላ ብሎ ሐድ አምጥቷል ድንበር እስከ ሙሐመድ ነው ከሙሐመድ በኋላ አለ የለም የእሙሩሁም የሚያዛቸው የሆነ ቢዒባደት ላህ አላህን በማምለክ ዋሕደሁ ብቻውን وينهاهم دقمهم شو عن عبادة الطاغوت طاغوت كماملك شو تلكوال مالتنو والدليل قوله تعالى يا الله نققر لال ولقد بعثنا بأرقط مكول كنال في كل أمة ودهلهم هزبوش أماوش رسولا ملك تنيوشين أن اعبدوا الله الله اللي عملكوت واجتنبوا الطاغوت اندزهم ከጣዖቶች እንዲርቁ يوم ምን ይላል وكل እመቲን አለ ሲጀምር ሁሉም ህዝቦች እኮ አላህ ስብሐነ ወተዓላ በዓሰ አላህ ልኳል ኢለይሃ ወደ እርሷ አላህ ወደ ሁሉም ኡማዎች ልኮላቸዋል ምንም መልእክተኛን ኢለይሃ ወደ እሷ ወደ ኡማው አለ ሚን ኑሕን ከኑሕ ጀምሮ እስከማ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም ድረስ የእምሩሁም ያዛቸዋል እኮ በምን ይሄ ነብይ በምንድን የሚያዛቸው ቢዕባደቲላህ አላህን ሊያመልኩት ዋህደሁ ብቻውን አድርገው ላያጋሩበት ሽርክ ላይሰሩ የተውሂድን መስፈርቶችን ሊያሟሉ ያሉትን ሁሉ አላህን በስሙም ይሁን በባህሪያቶቹ በተውሂድ አብያ ጠቂ በመሆኑ በሩብያ አዛኝነቱ እንደዚሁም ዒባዳ ለሱ ብቻ የተገባ መሆኑን ሁሉ አረጋግጠው ሊቀበሉ ልኮላቸዋል። እንደዚሁም ደግሞ ወየንሃሁም እነሂ መከልከል ነው። ወየንሃሁም እርሱ እኮ ሊከለክላቸው ነብዩ አን ዒባደት ጣጉት ጣዖትን ከአላህ ውጭ ያሉ ነገሮችን በማምለክ ደግሞ ከማምለክ ሊከለክላቸው والدليل قوله تعالى قوله تعالى يا الله سبحانه وتعالى نقر من إلال ولقد بعثنا برقت مكول كنال في كل أمة بهلم أمة هزبوش لاي رسولا ملك تنيوتشن أن يعبدوا الله الله اللي ملكوت واجتنبوا الطاغوت ملك تنيوتش يتلاكوت واجتنبوا الطاغوت طاغوت دمو ሊከለከሉ ነው አላህ ስብሓን ወተዓላ ነቢያቶችን የላከው ለምንድን ነው ተብሎ አንድ ሰው ቢጠየቅ ከላስ መልሱ ዋናው ይሄ ነው ተውሂድን ሊይዝና ሽርክን ሊከለከል ከዛ ውጭ ያሉ ነገሮች ከሱ በማስቀጠል የሚመጡ ናቸው ስራ ምንድን ቢባል ሶላት ነው የምንለው ከዛ ውጭ ያሉት ደግሞ ተከትለው የሚመጡ ናቸው ዘካ እንላለን አላ ኩል ሐል ዋናው ግን ወለቀድ በዓትና ፊ ኩል ኡመቲን አላላህ በእርግጥም እኮ ልከናል በሁሉም ኡማዎች ላይ መልእክተኞችን ምን ሊያረጉ አላህን ሊያመልክ ህዝቡ ከጣዖት ደግሞ እንዲርቅ ብሎ ነው አላህ የላከው እንጂ አላህ ስብሓን መልእክተኞችን የላከው ሙስሊም የሚባል ኡማ ተፈጥሮ በአንድ በፊርቃ በአንጃ እንዲንቀሳቀሱ ወይንም ደግሞ የራሳቸውን የሚፈልጉት እንዲያራምዱ ወይንም ደግሞ ሙስሊም ተብለው አብረው በእኹዋነት በወንድማማችነት አንጃ ለይተው እንዲቀመጡ አይደለም። አላህ ተውሂድን የላከው ለሁሉም ነው። የተውሂድን ጥሪ ሊያሰሙ ለራሳቸው ብቻ ሳይሆን ለሌሎችም እንደዚሁም ተውሂድን ዋና ትምህርታቸው አድርገው ሊይዙ ነው። ቁርአን ላይ ከመጀመሪያ እስከ መጨረሻ ታሪክ ብዙ ቁርአን ላይ ታሪኮች አሉት ስለ ነቢያቶች። ታሪኩ ስለምንድን ነው ግን? ስለ ተውሂድ ነው። ኢብራሂምን አስታውስ ይላል በተጣራ ጊዜ የተውሂድ ጥሪ ኢብራሂምን አስታውስ ልጆችን ልጅ አባቱንና ህዝቦችን ባስጠነቀቀ ጊዜ ከሽርክ ይላል ሁሉንም ነቢያቶች እያወሳ ይናገራል ኑህንም ይናገራል ልጁን በተጣራ ጊዜ አስታውስ ይላል ወዴት ነው የሚጣሩት ወደ ተውሂድ ማለት ነው እሺ <clears throat> ወፍተረደ አላህ አላህ ስብሓን ወተዓላ ደግሞ ዋጅብ አደረገ አላ ጀሚዕ ዒባዲህ አላ ጀሚዕ አልዒባድ ይላል። ወደ አጠቃላይ ባሮች ሁሉ ፈርድ አደረገ ዋጅብ። አልኩፍረ ቢጣዖት በጣዖትን መካድ። የመጀመሪያው የሸሪዓ ትእዛዝ ምንድን ነው? መካድ ነው። በምንድን ጣዖትን መካድ። ለምንድነው ነው? ክዶ እያለ ከክደቱ ላይ ማመንን መጨመር አይችልም። በአላህ ሊያምን አይችልም። መጀመሪያ ይክዳል፣ ያስወግዳል። ላኢላሃ እንዳልነው በእውነት የሚመለክ ጌታ አለመኖሩን ነው መጀመሪያ የሚያምነው ከአላህ ውጭ። ከዛ ኋላ ያሰብታል ኢማንን ወፍተረደ ወፍተረደ ዋጅብ አደረገ አላህ ስብሓን ወተዓላ አላ ጀሚዕ ልዕባዲ በሁሉም ባሮች ላይ አልኩፍረ ቢጣዖት መካድን በጣዖት ከአላህ ውጭ በሚመለኩ ነገሮች والإيمان بالله እንደዚሁም በአላህ ማመንን አላህ ግዴታ አድርጓል قال ابن قيم رحمه الله ابن قيم የሼክ ኢስላም ኢብን ተይሚያ ተማሪ ነበሩ እሳቸው ሲናገሩ ምን አሉ ማዕነ ጣዖት አሉ ጣዖት ብሎ ማለት ከአላህ ውጭ የሚመለኩ ጣዖት ትርጉሙ ምንድን ነው አሉ ሲናገሩ አጣጉቱ ጣጉት ብሎ ማለት እኮ ማ ተጃወዘ የተዳረሰበት ነው ድንበሩ ቢሂል አብዱ ባሪያ እኮ ሐደሁ ድንበሩ የባሪያ ድንበር የተዳረሰበት ነው ከምን ምን ማዕቡድን ከመገዛት አው መትቡዕን ከመከተል አው ሙጣዕን ከመታዘዝ በሶስቱ ደረጃ የሚያደርሰው ደረጃ ሰውየው ጣዖት አድርጎ ያዘው ያስብለዋል ምን አለ وافترض الله على جميع عباده الكفر بالطاغوت በጣዖት መካድን ዋጅብ አደረገ አልን والإيمان بالله በአላህ ማመንም እንደዚሁ ቃለ ኢብኑ ቀይም ሲናገር ምን አሉ ማዕነ ጣጉት የጣጉት ትርጉሙ ምንድን ነው ማ ተጃወዘ ብሂል አብዱ ባሪያ እኮ የተዳረሰበት ነው ሐዱ ድንበሩ ሚን ማዕቡድን ከመገዛት አንድን አካል መገዛት ምን አረገው ጣጉት አደረገ ይባላል አው መስቡዕን መከተልም ቢሆን እንደዚሁ ለምሳሌ የተባለውን ነገር ሁሉ ይከተላል አላህ ስብሓን ወተዓላ በቁርአን ላይ ሲናገረው አህለል ኪታቦች ምን እንዳሉ ነው ወላ የተኺዝ ባዕዱና ባዕድን አርባብን ሚን ዱንላህ ከፊሉ እኮ ከፊሉን ጌታ አድርጎ ላይይዝ ነው ከአላህ ውጭ ኢተኸዙ አሕባረሁም ወሩህባንሁም ቄሶቻቸውን እንደዚሁም ዛሂድ የሚባሉትን ከነሱ ጌታ አድርገው ያዙ ይላል። ቄሱ ወይ ጌታ ነው ብሎ የሚያምናለ በአፉ የለም። እንደዚህ የሚል የለም። ወይ ከፊሉ ሰው ከፊሉን ሰው ጌታ አድርገው የያዛለ በቃል የለም ነበር። ግን የተባለው ምንድነው? መስቡዕነቱ የመከተላቸው ደረጃ የጌታ ደረጃ አደረሷቸው። ጾምን ይሄን ጾም ጽሙ ሲባሉ ይጾማሉ። በራሳቸው መጽሐፍ ላይ የሌለ ብዙ አይነት ጾም ያጾሟቸዋል። ስለዚህ መከተላቸው ይሄ ኢትባዓቸው እዛ ደረጃ ደረሰ። አው ሙጣዕን እንደዚሁ መታዘዝ፣ አሁን እንዳልነው የመታዘዝ ደረጃም ይሄን አድርጉ ሲባሉ ያደርጋሉ። ስገዱ የተባሉትን ይሰግዳሉ። ሀድ የሚሰጧቸው እነሱ ናቸው። ሀያ ስገዱ፣ አርባ ስገዱ ይሄ ያው ሽርክ ውስጥ አስገባቸው ጣዖት አድርገው <clears throat> ጣዖት አድርገው ያዟቸው ማለት ነው ስለዚህ ሶስቱን ነገር ልብ ማለት አለብን ኢብኑ ቀይም እንዳለው ማዕቡድ አለ መገዛት ወይ መትቡዕ መከተልና ሙጣዕ መታዘዝ የሶስቱ ደረጃ መታዘዝ ሲባል እኛ አላህ እንታዘዛለን ነቢዩን እንታዘዛለን ቤተሰብም እንታዘዛለን የምንታዘዝበት ደረጃ ግን ኩፍር ሊያደርስ ይችላል አላህ እንደሚታዘዘው ቤተሰቡን ከታዘዘ ይሄ ኩፍር ሆነበት ማለት ነው። ያንን ለማለት ነው። ወጠዋጊቱ ጠዋጊቶች ደግሞ ጣዖት ሲበዛ ጠዋጊት ይሆናል። ከሲሩን ብዙ ናቸው፣ ጠዋጊቶች ብዙ ናቸው ብለናል። ወርኡሱሁም ከምሳ ዋናዎቻቸው ግን አምስት ናቸው። ምን ምንድን ናቸው? إبليس لعنه الله አላህ ከእዝነቱ ያራቀው ኢብሊስ አንድ አለ። ومن <clears throat> ومن عبد يتملك وهو راض السكو يميود هنا هلت ومن دعا الناس سوتش يتتأرى إلى عبادة نفسه راس إن جامل كت يتتأرى سوست ومن ادعى يتتأرى سوكو شيئا عند النجر من علم الغيب كروك وينم كدب كدبك نجر أو كأنه بلو يتتأرى سو النار مؤمن ومن حكم بغير الله بغير ما أنزل الله ከአላህ ውጭ ባወረደው ህግ የሚፈርድ ሰው እነዚህ طواغيت ናቸው ጣዖቶች ናቸው ማለት ነው ማን ማን ናቸው إبليس لعنه الله ኢብሊስ አላህ ከዝነት ያርቀው አንድ አለ ومن عبد የተመለከ እኮ ወሁወ እሱ እየወደደ እሱ አላህን ያምልክ ሱጁድ ያደርግ ሩኮ ለአላ ስብን ተውሒድ ያዝ እሱን ሲያመልኩት ደስ የሚለው የሚወድ ከሆነ ይሄ ጣዖት ነው እንደ ካፊር ነው ከካፊርም ብሶ እንደውም እንደ ጣዖት እንደ ጣዖት የተያዘ ነው ማለት ነው እሺ ومن دعا الناس እንደዚሁም እኮ ሰዎችን የተጣራ ሰው ኢላ ኢባደቲ ነፍሲሂ እሱን እንዲያመልኩት አምልኩኝ ብሎ ከተጣራ ይህም ማዕሩፍ ነው ጣውት ነው ማለት ነው ومن ادعى شيئا አንዳችን ነገር የተጣራ ሰው ምን ዕልም ልገይቢ ከሩቅ ከማወቅ አውቃለሁ ያለ ሰው የዛሬ አስር ዓመት እንደዚህ ይፈጠራል ይላል የዛሬ እንደዚህ ዓመት እንደዚህ ይሆናል ከዚህ ጊዜ በኋላ የሚመጣው ይሄ ጊዜ ነው ከዚህ መንግስት በኋላ የሚመጣው ይሄ መንግስት ነው የሚል አለ ይሄ ጣዖት ነው አይቻልም ገይብን አላህ ብቻ ነው የሚያውቀው። ገይብን አላህ ብቻ ነው የሚያውቀው። እኛ የምናውቀው ደጃል ይመጣል ቢባል አላህ የነገረን ነው። ገይብን በማወቅ አይደለም። ይሄ ግልጽ አላህ አድርጎ ስለነገረን። ሁለተኛ ደግሞ ድብቅ ነገርን ማወቅ የሩቅ ብቻ አይደለም፣ የተደበቀ ነገር የተደበቀ ነገር ከሰው የማያውቀው አለ። ለምሳሌ ሰው ገንዘብ ቢጠፋው አያውቀውም ማን እንደሆነ። ከዛ ጠንቋዩ ሄዶ ያንን ድብቅ ነገር አወጣለሁኝ አውቃለሁኝ ይላል። ይሄ ጣሁት ነው። ድብቅም ሆነ የሩቅ ነገር ገይብ እሺ ومن حكم يفرد سو بغير ما أنزل الله ومن حكم يفرد, يفرد بغير ما أنزل الله كالله سبحانه وتعالى وج الله سبحانه وتعالى كورد هج وج يمي فرد سو كافر نو لكن من ምንድን ነው كالله ከአላህ ውጭ ሲፈርድ የኔ ህግ ይበልጣል ያመጣሁት ህግ ብሎ كافر نو يا الله ህግ بلت መሆኑን أمنو የአላህ ህግ የበለጠ መሆን አምነው ግን ከሸሪዓ ውጭ አለመፍረድ كفر دون كفر ነው كفر دون كفر ነው እንደ ዘካ እንደ ሐጅ እንደመሳሰሉት እንጂ ተውሂድን ይዞ ሶላትን የያዘ ሰው የአላህ ህግ መብለጥን እያመነ በድክመት ከአላህ ሸሪዓ ውጭ ቢፈርድ ካፊር አይባልም። ኩፍር አለበት ክህደት፣ لكن دون كفر ነው። ከእስልምና ከሸሪዓ ሙሉ በሙሉ የማያስወጣ ማለት ነው። ጣውት ከአላህ ውጭ የሚመለኩ ነገሮች ናቸው። ጣጉት ከአላህ ውጭ የሚመለኩ ነገሮች ናቸው እሺ والدليل قوله تعالى የአላህ سبحانه وتعالى ንግግር ለዚህ ምንድን ነው لا إكراه في الدين ይላል አላህ لا إكراه في الدين በዲን ላይ እኮ ማስገደድ የለም አለ አላህ قد تبين الرشد በእርግጥም እኮ ተለይቷል الرشد ቀጥተኛው መንገድ من الغي ከተበላሸው ወይንም ደግሞ ከጥመት ከጥመት መንገድ ቀጥተኛው ተለይቷል አለ አላህ فمن يكفر የሚክድ ሰው እኮ አለ በምን ቢጣጉት ከአላህ ውጭ የሚመለክ ነገርን የካደ ሰው አለ ወዩእሚን ቢላሂ ወዩእሚን ደግሞም የሚያምን ሰው ቢላሂ በአላህ ስብሓን ወተዓላ ፈቀድ ስተምሰከ በእርግጥም እኮ ያዘ ቢልዑርወት ልውስቃ የማይበጠስ መንገድን አልዑርወት ልውስቃ ገመድን ያዘ ጠንካራ የሆነችን ለንፊሳመ ለሃ ለእርሷ እኮ መበጠሻ የሌላትን ወላሁ ሰሚዑን አሊም አላህ ስብሓን ወተዓላ ደግሞ ሰሚና አዋቂ ነው ይላል ወደሊሉ ቀውለው ተዓላ የአላህ ስብሓን ወተዓላ ንግግር ምን ይላል ላ ኢክራሃ ፊዲን በዲን ላይ ማስገደድ የለም ሰውን እመን ተብሎ አይገደልም ሰውን እንዲህ ተብሎ አይገደልም አይገደድም ግን ያለበት ቦታ አለ ነቢዩ አለይሂ ሰላቱ ወሰላም ምንድን ያሉት መራ ሚንኩም ሙንከረን ፈሊገይሩ ቢየዲህ የቻለ ሰው በእጁ ይቀይረው ይሄ ለማን ነው ለታናሾቹ ለልጁ ለቤተሰቡ ይችላል ሐራም ነገር እየተሰራ ገደል እየገባ ኸምር እየጠጣ አረም በዲን ላይ ማስገደድ የለም ብሎ ዝም አይባልም። ይሄ የተባለው ላኢላሃ ኢለላህ በል እምቢ ሲል እንገለዋለን ማለት አይቻልም። ይሄ ሸሪዓ አይፈቅደውም። ጂዚያ እየከፈሉ መኖር ይችላሉ በሸሪዓ ስር። لا إكراه في الدين በዲን ላይ ማስገደድ የለም። ለምንድን ነው አለ في الدين قد تبين الرشد። በእርግጥም እኮ ቀጥተኛው መንገድ ተለየ من الغي ከጥመት መንገድ ቀጥተኛው ተለይቷል አለ فمن يكفر بالطاغوت በእውነት እኮ በእርግጥ فمن يكفر የሚክድ ሰው አለ ቅድም እንዳልነው ኢማን ሲመጣ መጀመሪያ መካድ ነው የሚመጣው በምን በጣዖት መካድ فمن يكفر بالطاغوت በጣዖት የሚክድ ሰው ويؤمن بالله በአላህ የሚያምን ሰው ኢማን ሁለተኛ ላይ ሰበተለት ፈቀድ يا ذا بالعروه وسقا جمد يا ذا وسقا ውስቃ ما የማትበጠስ የሆነችን እሺ ለንፊሳመ ለሃ የማትበጠስን አልዑርዋ ማለት ገመድ ነው ውስቃ ጠንካራ የሆነችን ለንፊሳመ ለሃ ለእሷ መበጠሻ የሌላትን ገመድ ያዘ ወላሁ ሰሚዑን አሊም አላህ እኮ ሰሚና አዋቂ ነው ሰሚና አዋቂ የአላህ ሲፋ ነው ሰሚና አዋቂ የአላህ ሲፋ ነው ተውሂድ ነው ማለት ነው አስማኡ ሲፋት ነው ላኪን የሰው ልጅ አይሰማም ይሰማል የሰው ልጅ አያውቅም ያውቃል የአላህ መስማት የአላህ ማወቅና የሰው ልጅ ግን አይገናኝም የአላህ ማወቅና የአላህ መስማት የአላህ ማየት የተለያየ ነው። ማንም ሰው የሚያውቀው አላህ ያየኛል ይላል አይደለም። አላህ እኮ ያያቸዋል የትም ብትሆኑ ይላል። ሁሉም ሰው ከኢማን ከኢሕሳን ሁሉ ከማሳመር ሁሉ ትልቅ የማሳመር ደረጃ አላህ እንደሚያይ አድርገህ ማምለክ ነው ይልና እንደምታየው አድርገህ ማምለክ ነው ይልና ምን ይላል? አንተ ባታየው እሱ ያያል። አላህ ያያል፣ እኛም እናያለን። እኛ ግን ማየታችን ጎዶሎ ነው። ከተወሰነ ርቀት በኋላ አናይም፣ አላህን አናይም። ብዙ የማያው ነገር አላህ ግን ሁሉንም ነገር ሲፋው የተለያየ ነው ስሙ ተመሳሰለ እንጂ እንደዚሁም በሌላ ሲፋዎች ላይ አላህ እንደዚህ አለው አላህ እጆች አሉት ቢባል የምናሰብተው እንዳለ ነው ያለው ነገር ይቀመጣል የምናውቀው እኛ ምን ነው ስለ አላህ ሲፋ ሲነገረን የኛን አለመምሰሉ የኛን አለመምሰሉ የፍጥሮች ሁሉ የመላእክቶችን ቢሆን እንደማይመስልና የኛ አእምሮ ደግሞ የሱን ሲፋ ሊስለው እንደማይችል ነው አይ እንደዚህ ነው ብለን ለናገኘው አንችልም የአላህን ስብሓን ወተዓላ የእሱን እውቀት ይሁን የሱን ሲፋዎች አጠቃላይ የሰው ልጅ አቅል ጠባብ ነው ሊያገኘውና ሊደርስበት አይችልም ወማ ኡቲቱ ሚነል ልዕልሚ ኢላ ቀሊላ ከእውቀት እኮ አልተሰጣችሁም በጣም ትንሽን ቢሆን እንጂ የሰው ልጅ እውቀት በጣም ትንሽ ነው የአላህ ስብሓን ወተዓላ እውቀት ይላሉ ነቢይ ስለ ላ ሲናገሩ አይወዳደርም ግን እንደው ምሳሌ ይሰጥ ቢባል አሉ ትልቅ ባህር ላይ ትልቅ ባህር ላይ አንዲት ወፍ ማንቆሪያዋን ትንሿን ይዛ የምትወጣው ያህል ውሃ የሰው ልጅ እውቀትና የአላህ ቢወዳደር እንደዛ ነበር ምሳሌ የሚሰጠው ባህሩ የአላህ እውቀት ሆኖ የእሱ ደግሞ ትንሽ አንዲት ወፍ የምትጠጣት ያክል ማለት ነው። ይሄ ራሱ አይሆንም እንደው ቢባል እንኳ ይች ነበረች እንደውም ከዛው ያነሰ ነው ይላል እና የአላህ ስብሐነ ወተዓላም ግን አዋቂ ነው። ነቢዩ ሰለላሁ ዐለይሂ ወሰለም አዋቂ ናቸው። ዑለማዎች ይባላል፣ አሊሞች አዋቂዎች ናቸው ይባላል። ናም ግን ከአላህ ጋር አይደለም ከሰው ጋር ነው። ሲፋም ሲባል የአላህ ስብሓን ወተዓላ ምንም አይነት ሲፋ ይሁን ምንም አይነት ቁርአንና ሐዲስ የተጠቀሰ ሁሉ ይሰብታል አላህ ከሰው ጋር ከመላይካ ጋር ባለመመሳሰል ማለት ነው وهذا هو معنى لا إله إلا الله ይህ እኮ ነው ደግሞ የእውነት ላ ኢላሃ ኢላላህ ትርጉም ላ ኢላሃ ኢላላህ ያለው ትርጉም እስካሁን የጠቀስነው ነው በእውነት የሚመለክ ጌታ እንደሌለ ከአላህ ውጭ ወፊል ሐዲስ በሐዲስ ላይ ነቢዩ ስለ ላ ሰለም ምን አሉ ረእሱል አምሪ አልኢስላም የአምሮች የትዛዞች ሁሉ መሪው ጭንቅላቱ ማን ነው? ኢስላም ነው። ወዑሙድሁ አሰላህ ምሰሶው ደግሞ ሰላት ነው። ወዝርወቱ ሰናሚሂ አልጅሃዱ ፊ ሰቢልላህ ወዝርወቱ ሰናሚሂ ከፍ ያለው ሻኛው ወይንም ደግሞ የተራራ ጫፍም ዝርወቱ ሰናሚም ይባላል። ወይንም ደግሞ በሬ ላይ ወይ ግመል ላይ እንደሚታየው ከፍ ብሎ የሚታየው ሻኛው ጌጥ ማለት ነው። እሱ ምንድነው የእስልምና አልጂሃዱ ፊ ሰቢልላህ በአላህ ስብሓን ተዓላ መንገድ መዋጋት ነው ይላል እሺ ወፊል ሐዲስ ምን አሉ ነቢዩ ስለ ላ ሲናገሩ ረእሱል አምር ኢስላም የሁሉም ነገር መሪው የሁሉም ነገር ጭንቅላቱ የተባለው ዋናው ራሱ ምንድን ነው ኢስላም ነው ሶላት የማይሰግድ ሰውም እንደዚህ ተብሏል ጭንቅላት የሌለው ሰው እንደሚሄድ ማለት ነው እሺ ወአሙዱሁ ሰላ አምጥቶታል እዚህ ላይ ምሰሶው ደግሞ ሰላት ነው ቤት ያለ ምሰሶ አይቆምም ያሁኑን አይደለም እሺ ወዝርወቱ ሰናሚሂ እንደዚሁም ደግሞ ዝርወቱ ሰናሚሂ ሻኛው ከፍ ብሎ የሚታየው ወይ የተራራው ጫፍ እንደዚሁም ጌጡ ማለት ነው ምንድነው እሱ የኢስላም አልጂሃዱ ፊ ሰቢልላህ የአላህ ስብሓን ተዓላ በአላህ ስብሓን መንገድ መዋጋት ነው ይሄ ግን ለማን ነው ለወንዶች ነው ጂሃድ የተባለው ለወንድ ነው ለሴት አይደለም ነቢዩ አለይሂ ሰላቱ ወሰላም ዘንድ ሚስቶቻቸው አብረው ጅሃድ ሄደው ተዋግተው አያውቁም። ሰሃቦች ሴቶችም አይዋጉም ነበር። በሆነ ምክንያት ገቡ የሚል ሁኔታ ሊኖር ይችላል። ላኪን ያ ምንድን በሆነ ጂሃድ በሆነ ዑድር ካልሆነ በስተቀር ሴቶች ለወንዶቹ ማገዝ ለወንዶቹ አይዟችሁ ማለት ነው እንጂ ሰይፍ ይዘው ሴቶች ሜዳ ላይ አይሳተፉም። ይሄ ለሴት አይደለም፣ ለወንድ ነው። የሴቶች ጂሃድ ቤታቸው ባላቸውን መከደም ወይንም ሌሎችም ብዙ አሉ ለነሱ ጂሃድ የተባሉት የዛን ያህል አጅር የሚያገኙበት ማለት ነው። እንደዚሁም ነቢዩ አለይሂ ሰላቱ ወሰላም ያ ሰሐባ እንኳ ምንድነው ያሉት አለኝ አለህ ወይ ብለው ሲጠይቁት ጅሃድ ሊሄድ ነበረ እናት ወላጅ አለኝ ሲል ሂድና ተመለስ ሰድባት አሉት በጅሃዱ ፋንካ የሴቶች ጅሃድ ናም ሐጅ ነው እሺ የሴቶች ጅሃድ ሐጅ ነው ሐጅስ ቢሆን ብቻቸውን ይሄዳሉ አይሄዱም የዛኔ ቤታቸው መቀመጥ ሆነላቸው ማለት ነው እሺ አፍበሉ ካልሆነ መሄዳቸው አምፀው መሄዳቸው አምፀው የበለጠ ወንጀል ይሆናል። ብቻውን ያለ መህረም ሐጅ መሄድ አትችልም ማለት ነው። እሺ ወላሁ አዕለም ተመት ኡሱሉ ሰላሳ ይላል። አላህም ያውቃል ኡሱሉ ሰላሳ የሚለው ሪሳላ በዚህ ላይ ይሞላል ይላል። አጠቃላይ እሺ ወልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም እንትኑ ላይ እንዳይገባ ብዬ ነው። አጠቃላይ ሪሳላ ይዞ የመጣ ሶስቱን በአላህ ስብሐነ ወተዓላ ማመን፣ በነቢዮች ማመን እና በዲን አልእስላም ማመን ብሎ ያመጣቸው ነገሮች አሉ። እነዚህ ነገሮች ሁሉ ተውሂድ ናቸው። ከተውሂድ ጋር በማያያዝም ሌሎችን ነገሮች አምጥቷል። ከተውሂድ ጋር ከተውሂድ ጋር በማያያዝ ዘካን አምጥቷል ስለታዘዘ የኢስላም ኢስላም ውስጥ አምስቱ አርካኖች ስላሉ እንደዚሁም እዚህ ላይ የተለየ ነገር ያየነው አንድ አልጂሃዱ ዚሮት ሰላሚ ተብሏል። ጂሃድ ግን እንዳልነው ጊዜ አለው የሚታዘዝበት ጊዜ አለው። ጂሃድ የታዘዘው ለዑዝር ነው፣ ለሆነ ምክንያት ነው። ጂሃድ ሁል ጊዜ አለ ማለት አይደለም። ሰው አንዳንድ ሰው ጂሃድ እንደይፈጠር የሚፈልግ አለ። አላህ ስብሐነ ወተዓላ ከልኳል። ወላ ولا تتمنوا لقاء عدوكم ብሏል። አላህ እኮ አትመኙ እኮ ጠላትን መገናኘት ጠላታችሁን ለማግኘት አትቸኩሉ፣ አትመኙ። አላህ ከልክሎታል። አታውቁም በኋላ ምን እንደሚፈጠር። ሶብር ታረጋላችሁ፣ አታረጉም። ትችሉታላችሁ፣ አትችሉም። ይህን ሁሉ ነገር ሳታውቁ ይህን እንዴት ትመኛላችሁ? ሐራም አይቻልም፣ ከልክሏል አላህ። ጠላትን መገናኘት መመኘት የለበትም። ሲመጣበት ግን ለአላህ ሲል እዛ ቦታ ላይ ይገኛል ማለት ነው። <clears throat> እሺ ጥያቄ ካላችሁ ያው ማንሳት ትችላላችሁ። ኡሱሉ ሰላሳ አልቋል ይላል። አላህ ስብሐነሁ ወተዓላ በምናውቀው የምንሰራ ያድርገን፣ ነው የምንጠቀም ያድርገን። እንደዚሁም አላህ ያው ጀዛቸውን ይፈላቸው ሼህ እስላም አብድል ወሃብን ያው ይህንን ኪታብ አጭር ሪሳላ የጻፉት ያው እነሱ በአንድ በሁለት ሰዓት የሚጽፉት እኛ ያው ሁለት ሶስት ወር ይጨርስብና ለመማር ያለን የእውቀት ደረጃ ነው። አላህ ስብሐነ ወተዓላ እሳቸውንም ከፍ ያለ ደረጃ ይስጣቸው። እኛም እኽላስና እኽላስና እስቲቃማ በዒባዳችን ላይ ይስጠን። አሚን።